ነገር ነው የሚሆነው። ለገንዘብም ያ ትውስጥን የተመለከተ ነው ያለ ትውስጥን መዋል ህፃን ከአንድ ሰው ከጎረቤት ከምን መዋል አርያ መዋል عن سمرة بن جندب رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ አርያ ማለት ህብረተሰቡን አንድ ላይ ለማያያዝ ለማስተሳሰርና ለማዋደድ ፍቅር እንዲኖር ሙዓወና መተጋገዝ መረዳዳት እንዲኖር የተደረገ ነገር ነው አርያ መዋዋስ ማለት ነው ሰሙረተ ትውስጥ عن سمرة بن جندب رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም አሉ على اليد ما أخذت على اليد በእጅ ላይ ማአኸደ የያዘችው አርያ አለባት ሀታ ቱአጀሁ እስከምትከፍለው ድረስ ይወጅብባታል። ዋጅብ ነው መመለስ አለባት ማለት ነው። ምን አንዲት እጅ ወይንም አንድ አካል አለሌድ በእጅ ላይ አለባት፣ ኃላፊነት አለባት። ማአኸደት በያዘችው በትውስጥ በወሰደችው እቃ ላይ ኃላፊነት አለባት፣ ማንከባከብ አለባት። ሀታ ቱአጀሁ እስከምትመልሰው ድረስ ያው ይወጅብበታል። በትክክል በስርዓት የሰውን የተዋሱትን እቃ መመለስ እና ዋጅብ ነው መጠበቅ እና መንከባከብ አለብን። ይሄ ግድ ተባባል وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም እንዲህ ይላሉ አድል አማና አማናን መልስ ኢላ መን ኢተመነክ ላመነህ ሰው ማለት ነው አድል አማና አደራህን መልስ ላመን ተመነት ላመነ አካል መልስልን ላመነ አካል አንተን ብሎ እንካ አስቀምጥልህ ብሎ ከሰዎች መካከል መርጦ ላለ አካል እንዳትኸይነው እንዳታታለን አዲ ክፈል አልአማና አማናን መልስ ኢላ መን ተመለክ አካል ወላ ተሁን እንዳታታለን መንካነት ያታለለህን እንዳታታለን አንተ ያታለለህን አካል በማታለል ከመለስ አንተ መጥፎ ነገር በመጥፎ ነገር አትመልስ ቶ ይሄ በስተህባብነት ነው በዋጅብነት አይደለም ነህዩ በተሕሪምነት አይሄድም። ለምን? አላህ ምን ይለናል? ወጀዛኡ ሰይአትን ሰይአቱን ሚስሏ መጥፎ ላደረገብህ መጥፎ ማድረግ ትችላለህ። አይደል? ይቻላል አይደል? መብት እኮ ነው። ወይንም ወኢን ዑቂብቱም ፈዓቂቡ ቢሚስሊ ማ ዑቂብቱም ሰዎችን ከቀጣችሁ በቀጧችሁ መልኩ ቅጧቸው። ጥፊ ከመታ ጥፊ መምታት ትችላለህ። መብትህ ነው። ፈአተዱ አለይ ቢሚስል ማዕተደ አለይኩም አለ በሰው ላይ ድንበር መተላለፍ ትችላለህ። በተላለፈው መጠን ተፈቅዶልሃል። ቁርአን ወይ በሶስቱ አያዎች ራሱ ፍቃድ አለው ፍቃድ አለ። በሰዎች ላይ ድንበር መተላለፍ ባለፉብህ መጠን ልታልፍ ትችላለህ። ወላኪን አይመከርም አይመከርም። ሲመከር ምንድነው? ወላ ተኩን መንኻነ ያታለልን አታታልል። አንድ ሰው ቢያታልልህ፣ ገንዘብ ሰረቀ፣ ወሰደብህ፣ ካደ ቢክድህ ምን ታደርገዋለህ? አስር ብር ወስዶብህ አልሰጥም አላቅም ካለ አስር ብር የሚሆን ሌላ ነገር ትወስድበታለህ። አንተ ኺያና ሰርቀ ትወስዳለህ። ይቻላል ኺያና ራሱ ከያና በጥቅም እያስተማርኳቸው አይደለም። ሸጥ ነው አለቃ ይድን ኺያና ተፈቅዷል እንዳትልሽ አይ ብዙ የሚያመልጥ ነገር አለ። የሆነች ኔጌቲቭ ነገር ስትወጣ ከጎን ያለችው ማጀቢያው አይደለም የምትያዘው፣ ጫፍ ውስጥ ላይ ያለችው ተመዛ ከያና እኮ ተፈቀደ ለዝረፍ ላ አይደለም ወላ ተኩን መን ኻነት አንተን ያታለለን እንዳታታለን በእስትሕባብ በተወዳጅነት የሚበረታታ ምክር ነው ነብዩ የመከሩት እንጂ ያታለለህን ማታለል ቢቀድሪ ማካነክ ባታለለህ መጠን ይቻላል። ቁርአን ነው የፈቀደው። አላህ ስብሓነሁ ወተዓላ ነው የፈቀደው። ወጀዛኡ ሰይአትን ሰይአቱን ሚስሉሃ ብሏል። ጀዛኡ ሰይአትን የመጥፎ ተግባር ክፍያው ሰይአቱን ሚስሉሃ እሱን የሚመጣጠን ሌላ መጥፎ ነገር ነው ብሏል። የመታህን መምታት ዝንጀሮ ካለ ዝንጀሮ ልትለው ትችላለህ። ወላኪን አንተን ዝንጀሮ ያለህን ወይ ጅብ ውሻ ማለት አይፈቀድም። ሌላ ነገር ማለት ነው። ያላችሁ ዝቅ ያለ ልትሰድብ ትችላለህ አይደል? ከፍ ያለ በጣም ዘግናኝ እንዳትል እ ይቻላል ይቻላል ይቻላል። ኺያና ያደረገህን የወሰደብህን መውሰድ ይቻላል። እና እነ ኢብኑ ሐዝም ይህን ደሊል አድርገውታል። እነዚህ ሁለት እነዚህ ሐዲሶች የዱላኒ ይጠቁማሉ የዱላኒ አላ ጀዋዚ አኽዚ ሐቅህ ወቃለ ኢብኑ ሐዝም እነሁ የጅቡ ዐለይሂ አን የእኹዘ ሐቅህ ሐቁን መቀበል እንዳለበት ኢዛ ዘፈረ ቢማ ካነሁ ይቻላል ብለዋል ወአያዕላ እብኒ رواه ابو داود الترمذي ዘግቦታል وحسنه وصححه الحاكم واستنكره ابو حاتم الرازي حديث منكر ነው ይላሉ ولكن الحديث صحيح ተጓልተናል ደሊሉ ለምን ይመስላችኋል እ ለምንድን ነው ደሊሉ? ከዚህ ምን ደሊል እናገኛለን? ያታለለህን አታታለው፣ መጥፎ ነገር አትስራ፣ መጥፎ ነገር ሰርቶኛል ብለህ አንተ የሚመከረው መጥፎ የሰራህን ኸይር ስትሰራለት ታሸንፈዋለህ። ከአነሁ ወልዩል ሐሚም ይሆነ የሚገርም ቅርብ ወዳጅ ይሆንልሃል። በዛ ታስተኛለህ ሰውን ማለት ነው። ህክማ ለመጠቀም እሱን ማድረግ ያለበት። አንዳንድ ግን ኸያና አይፈቀድም ማለት አይደለም። ደሊሉ ከምን አንገመስ? የቱ ነው ደሊሉ? ለጎረቤት የተሰጠን አደራ መመለስ አለብን። የተዋስነውን መመለስ አለብን። ወአን ያዕላ ብን ኡመያ ረዲየላሁ ተዓላ ዐንሁ ቃል ቃለ ሊ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዳሉ ኢዛ አተተከ ሩሱሊ አሉ ነብዩ ዐለይሂ ሰላቱ ወሰላም የኔ መላእክተኞች ሲመጡ ተአጥህም ስጥልኝ ሰላሲነ ድርአን ሰላሳ ቀሚስ ስጥልኝ ብለው አዘዙ ነብዩ ዐለይሂ ሰላቱ ወሰላም عن يعلى ابن أمية رضي الله تعالى عنه قال قال لي رسول الله صلى الله عليه وسلم رسول እንዲህ አሉኝ አለ يعلى ابن أمية ነው እንደሚለው إذا أتتك رسولي መላእክተኞች አሁን እልካቸዋለሁ መላእክተኞች እንደደረሱ ሰዓቴን ስጣቸው ሰላሲነ ድርአን ሰላሳ የጦር ቀሚስ ስጥልኝ የጦር መከላከያ የብረት ቀሚስ ማለት ነው እሱን ስጥልኝ አሉ ነብዩ አለይሂ ሰላቱ ወሰላም ትውስት ነው ቁልቱ አልኳቸው አለ ሰላሳ ቀሚስ ላክልኝ ያ ረሱላህ አዕርየቱን መድሙያ አም አርየቱን ሙአዳ ብዬ ጠየቅኳቸው አለ። አርየቱን መዝሙራ ብትጠፋ የምትከፍሉኝ የሆነች ትውስት ነው ወይ አርየቱን ሙአዳ ዝም ብላ ካለች የምትመለስ ናት ብዬ ጠየቅኳቸው አለ። ያጋጣሚ ልከስር ይችላሉ ብሎ ነው። በል አርየቱን ሙአዳ ነብዩ አለይሂ ሰላቱ ወሰላም ብትጠፋ የምትከፈል ሳይሆን ካለች ቅድሚያ ሸጥ አስቀመጡ ማለት ነው። ስለዚህ አርያ ዝም ብሎ በኢጥላቅ ከሆነ ሊጠፋ አይከፈልም። አርያ አውሰኝ ተብለው ብታውሰው ቢጠፋ በሸሪዓ ትከፍላለህ አይባልም። ግን አርየተን መድሞና የምከፍለው ብለህ ከቀየርክለት ልከፍል ትችላለህ። አርየተን ሙአዳ ብሎ ካለ ደግሞ ዝም ብሎ የሚከፈል ነፃ አድርጎልሃል ማለት ነው። ዝም ብለህ ከተነጋገራችሁ ምን ትሆናለች? ተከፋይ አይደለም የምትሆነው፣ አትከፈልም ትውስቱ ማለት ነው። ትከፍለኛለህ ተባብለው ከተስማምተው ከሆነ ይከፈላል። በሸሪዓ አትታዘዝም። ደስ ካለ ክፈለው። የሸሪዓው ጥያቄ ባይሆን እንዳይጥለው አውቆ እንዳይጥል ምን እንዳያደርግ ነው ቢዘረፍበት ምን ቢደረግ ምናምን ያደራ ገንዘብ ከሆነ ግን ጠፍቶብኝ ነው እንደዚህ ብሎብኝ ነው መሄድ መመለስ ብቻ ነው ያለችው ሀታ ራሱ ቀውምን መዘርዘር እንኳን መቶውን ብር አምሳ አምሳ ሁለት አምሳ ማድረግ አይሸከም ወዲህ አራሱ አነሳለች ነው ይሄ አርያ ነው ሰዎች ተጠቅመህ ነው የምትመልሰው ግን እንደ ነው አካሄዳችን ማለት ነው። ቁልቱ አልኳቸው ያ ረሱላህ፣ እሱም ራሱ እኮ ትውስት የሚባል ነገር የሆነ ነገር ስላለ በምን አይነት መልክ ነው ማውሰውት ያ ረሱላህ? አዕርየቱን መድሙና ብትጠፋ የምትከፈልናት አማርየቱን ሙአዳ ወይ ካለች የምትሰጥናት አላቸው። ቃል በለዓርየቱን ሙአዳ ብለው ነብዩ አሉ። አአ ካለች የምትመለስ ክፍያ ውስጥ ግን ቃል አልገባልህም እያሉት ነው። ረዋሁ አህመዱ አቡ ዳውድ ወነሳኢ ወሳሁ ኢብኑ ሒባን ሐዲሱን ሶሒህ ነው ብለዋል። ዑለማዎችን በዚህ ደሊል አድርገው ራጅሁም አይከፈልም በሌሉ ምን ዛሃበ ኢላ አንሃ ላ አርየቱ ኢላ ቢሰብኒ ትከፍላለህ ተብሎ አንድ ሰው ቃል ካስገቡት ብቻ እንጂ አንድ የሚዋሰው እቃ ቢጠፋበት አይመልስም። እንትን አይ መክፈል በደሊል ሀዛ ሐዲስ ፈወል አርጅ አርጅሁም ደግሞ እሱ ነው ራጅሁም እሱ ነው። አንድ ሰው ሲዋስህ ትከፍለኛለህ እማውስ ልትከፍለኝ ነው ብለህ ስትካውን በኋላ ቀርተሃል በቃ እንደዛ ማለት ነው። ዒልም ማለት እኮ ሌላ አረብያ አይደለም የምንማረው። ለሰውም ታስተምረዋለህ፣ ትነግረዋለህ። አርያ ተአውሰኝ ኪታብ ብሎ ካለ ብሎግን ማውስፍ ልትመልስ ነው። ከጠፋ ራሱ ልታመጣ ብለህ ሸጥ ማስቀመጥ ማለት ዝም ብለህ ከሰጠውና ቢጠፋበት ክፈል የሚባል ነገር ዋጅብ አይሆንበትም። ከከፈለ ይከፍላል በራሱ ተነሳሽነት ወላኪን አይወጅብበትም። ከድሚን መሆናል ራጅሁ ይሄ ነው። ተጋተናል አይደል? ራጅሁ ዝም ብሎ ትውስት ከሆነ ትውስትን በመስፈርት ወይንም ደግሞ በአጀክቲቭ መግለጽ ትችላለህ። ትውስ አርየቱን መድሙናናት ማለት ትችላለህ፣ ወይንም አርየቱን ሙአዳናት ናት ብለህ መለየትም ትችላለህ። ዝም ብለህ በ مطلق ሳ مطلق ማለት ያለ አጀክቲቭ ዝም ብሎ ተነገረ። عارية ትውስ ብትል ይከፈላል አይከፈልም? አይከፈልም። عارية مضمونة ከተባለ በአጀክቲቭ ከገለጽ ነው ይከፈላል። عارية مضمونة ካለ የሚከፈል ካለ عارية مؤداة ካለ ያ ማይከፈልም በጣም ባያን አድርጎታል። ሙአዳ ማለት የማይከፈል ማለት ነው። وعن صفوان ابن أمية كصفوان ابن أمية يتذكر صفوان ابن أمية هو صفوان ابن أمية ابن خلف ابن وهب القرشي الجمعي المكي صحابي صحابي ነው من المؤلفة ልባቸው እስላምን ሲለማመዱ ከነበሩት ነው ካነ ምን አሽራፊ ቁረይሽ ከቁረይሽ ታላላቅ ባለስልጣንና ታላቅ ማዕረግ ካላቸው ውስጥ ነበር ሐረበ የውመል ፈትህ የፈትህ ጊዜ ሸሽቶ ነበር ወስሚነ ለሁ ፈዓድ ነብዩ አለይሂ ሰላቱ ወሰላም አብሽር ችግር የለም ማንም አይነካም ተመለስ አሉት ተመለሰ ወሐضረና አነቢ ሰለላሁ ዐለይሂ ወሰለም ሁነይነን ከነብዩ ጋር ሁነይንን ዘምቷል። መካን ከከፈቱ በኋላ በዛው ነው በስምንተኛው ዓመት ወደ ሁነይን የዘመቱት። ወሆ ካፊሩን ከሃዲ ሆኖ ከነብዩ ጋር ዘምቷል። ثم አስለመ ከዛ እስላምን ተቀበለ። ወሐሱነ እስላሙ እስላሙ በጣም ያማረ ሆነለት። ማታ አያመ ቀትሌ ዑስማን ዑስማን በተገደሉ ቀናት ውስጥ ነው ስም የተገደለው። ይህ ሶሐቢይ ማለት ሰፍዋን እብን ኡመያ አነ ነቢ ስለ ላ ሰለም ነቢዩ ለ ሰላቱ ወሰላም እስተዓረ ሚንሁ ከሶፋን እብን ኡመያ ተዋሱ ሽሩዓን ቀሚሶችን ተዋሱት የውመ ሁነይን የሁነይን ጊዜ ካፊር ነው ምንድን ነው ሙስሊም አልነበረ ማለት ግን አብሮ ዘምቷል። አስቡ አብሮ ዘምቷል እና ምናምን ጦር ቀሚስ አውሰኝ ሲሉት ፈቃለ እንዲህ አለ አገስበን ያ መሐመድ አላቸው። ልነጥቁኝ ነው ቅሚ ነው ወይስ ትውስት ነው? አምጣን የተወሰነ ቀሚስ አምጣ ምናምን ሲሉት አገስበን ያ መሐመድ አላቸው። አይ ያ ረሱላህ አላለም። ለምን እንደሆነ ታውቃላችሁ? ምንድን ነው لأنه كان ካፊራ ማአስለም እስላምን አልተቀበለምና ነው። ቃል እንዳሉ በል አርየቱም መድሙና አይዞህ ቢጠፋ እንኳ የሚከፈል ነው አሉ። እዚህ ላይ የሚከፈል ብለው ቀይለውለታል። ስለዚህ ይከፈላል ማለትም በሙጥለቅ ይከፈላል ማለት አይደለም። አርየተን መድሙና ብለህ ከገለጽክለት ቃል ከገባህለት ወይም ቃል ካስገባህ ነአም ግልጽ ነው። ተግባብተናል። ስለዚህ አርየተን መድሙና ነው ችግር የለም ተከፋይነት ያላት ትውስት ነው የምታውሰኝ አሉት ረዋሁ አቡ ዳውድ ወነሳኢ ዘግበውታል ወሷሐሁ ልሐኪም ሐኪም ሐዲሱ ሰሒህ ነው ብሏል ወአኽረጀ ለሁ ሻሂደን ضعيفا ضعيف የሆነ ምስክር አምጥቶለታል ለዚህ ሐዲስ አን ኢብኑ አባስ ረዲየላሁ ተዓላ ተግባባን እሺ አርያ አርየት አርያ አለ ኢጥላቅ አርያ ትውስት ማለት መድሙነቱን አሙአዳ እ ሙአዳ እስኪ አንድ ሰው ስታውሰው እንዲከፍልህ እንዲወጅበት ለማድረግ ምን ትለዋለህ? አርየት ሙአደሉ መድሙና ነው የምትለው እ እሺ በአንተ ላይ አንተን ጥያቄ ምልክት ውስጥ ከሚያስገቡ ከሁለቱ መልእክት የትኛው ነው ጥያቄ ምልክት ውስጥ የሚያስገባ? አርያ ብለህ ብታውሰው ነው? አርየተ ሙአዳ ብትለው ነው? የትኛው ነው ጥያቄ ምልክት ውስጥ የሚያስገባ? እ አርያ የሚለው ብቻ አይደል ምክንያቱም መድሙና ትሆናለች አትሆንም ዑለማዎች ተካልፈውበታልና። አርየተ ሙአዳ ካልከው ግን በአጀክቲቭ ተገልጿል አይደል? ስለዚህ ምንድነው ማለት ነው? የማይከፈል አርየተ መድሙና ካልከው ብቻ የሚከፈል መሆኑ ግልጽ ተደርጓል። ከዚህ ሸርጥ መሆን አለበት ማለት ነው። واجب علي أن أقرأ لكم لأنه يوم الأحد إن شاء الله قدر حديثين أو ثلاثة أحاديث أو ما بقي ያደራ ገንዘብ ያደራን ገንዘብ ያደራ አይቻልም። ብሩን መዘርዘር ራሱ አይፈቀድም እኮ ማንቀሳቀስ አይፈቀድም። አደራ ሳይሆን ሰሃቢዎች እንዲህ ይሉ ነበር። እንካ አስቀምጥልኝ ብለው ሲሰጧቸው ምን ይሉ ነበር? አይ አደራ አላስቀምጥም ብድር አድርጉት ይላቸዋል። የአንድ system ነው ራሱ። علم ያለው ሰው እንደዛ ነው። እንካደር አስቀምጥልኝ ካለ አይ አትጠቀምበትም፣ አንተ ባትጠቀምበትም ባታንቀሳቀሰው ብድር አድርግልኝ ይበል። በቃ አበድር ይበልና በብድር መልክ አንተ ዘንድ ይቀመጥ። የዛን ሰዓት ከኪስ ብር ቢያልቅ አውጥተህ ልትጠቀም የሰዎች ልታበድረው ትችላለህ። አለበለዚያ መንቀሳቀስ አይፈቀድም። ወደ አማነት በጣም ትልቅ አደራ ነው። ሰሃቦች የሚጠቀሙት ለዚህ ነበር። አይ ብድር ይሆንልኝ ይላሉ። እህ ወደ ንገረው በቃ ዒልም ውስጥ ከገባና ቅራት ከቀራም በኋላ ይሄን እንነጋገር፣ ችግር የለም። እስከ ዛሬ ለተሰራውን ችግር የለም። ምክንያቱም ብልጅህል ስለሰራ ነው ማለት ነው። ምንም አይደለም፣ አያስጠይቅም። ካሁን በኋላ ግን ካወቅን በኋላ አይ በብድር መልክ ይሁንልኝ እኔ አደራ እንደዚህ በጣም ይከብደኛል። ላይ ጥንቃቄ እናድርግ ኢንሻአላህ። ባቡል ገስ ይችን መቅራት አለብን። ትንሽ ናት በቃ ፈጠን ፈጠን። ባቡል ገስ መንጠቅ፣ ሰዎችን መቀማት፣ መዝረብ ምን አለ ገስል ማለት በጉልበት መቀማት መንጠቅ መመንጠቅ ምን ምንድን ነው ያለው ዘረፋ መንጠቅ መመንጠቅ ሀንግ የሚባልም አይ ራሱን ሀንግ ብላች ዛሬ የሚገርም ልጅ ናቸው። ሁልጊዜ እነዚህ ብትሆኑ ማሻአላህ አን ሰዒድ ብን ዘይድ ረዲየላሁ ተዓላ አነ ረሱላህ ሰለላሁ ቃል የአላህ የአላህ መላእክተኛ እንዳሉ መን የቀማ የነጠቀ የወሰደ የወሰደ በጉልበት ሽብረን አንድ ስንዝር ሚነል አርድ ከሰው መሬት አንድ ስንዝር ዙልመን በበደል የወሰደ ጠወቀሁላህ አላህ ያጠርቅለታል እያሁ ይህን የወሰደውን መሬት የውመል ቅያማ የቂያማ ቀን ሚን ሰብዒ አረቢነ እስከ ሰባተኛው መሬት ድረስ ያለውን በዛች በወሰዳት ተከተል ከአንዷ ስንዝር ትክክል እስከ ሰባተኛው መሬት ድረስ አንገቱ ላይ ይጠለቀለታል። አንድ ሰው አስር ኪሎ ግራም ባንገቱ መያዝ ይችላል እስከ ሰባተኛው መሬት። ወላኪን አላህ ምን ያደርገዋል? እንዲችል እንዲሸከም ያደርገዋል። ትልቁ ሸክሙ ይጎዳዋል አይደለም። የውመ ቂያማ ምን ይባላል? ይህ መሬት ነጣቂ ዘራፊ ነው ይባልና ይጋለጣል። አንደኛ ከዚህ ሐዲስ ላይ ደል ያደረጉት የሰው ገንዘብ የቀማ እንደዚህ አይነት አደጋ እንደሚያጋጥመውና ሰባት መሬት የሚባል ነገር እንዳለ መሬት ሰባት ለመሆን የደም ይሆናል። በቁርአን ላይ ሚስለሁነ ነው የሚለው ሰባት ሰማያት ብሎ ለመሬት የነሱን አምሳያ ይላል። ይሄ አምሳያ የሚለው ግልጽ አይደለም ነው የሚሉት። ለምን አምሳያ በአፈጣጠር የተስተካከለ ሊሆን ይችላል ወይ የሆነ በባህሪ ሊሆን ይችላል። በቁጥር ለመሆኑ ይሄ ሐዲስ በጣም ግልጽ ያደርገዋል። ሰባት መሬት እንዳለ እዚህ ሐዲስ ላይ ተነግሮናል ማለት ነው። በቁርአን አይደለም ሰባት መሬት መኖሩ የተረጋገጠው በሐዲስ ነው። ወቀሁ ላ አላህ ያጥልቅለታል እያሁ ይህን መሬት የውመል ቂያማ የቂያማ ቀን ምን ሰብዒ አረዲነ እስከ ሰባተኛው መሬት ድረስ አንገቱ ላይ ያንጠለጥልለታል። አላህ ቀንገር መከታጫ ብር ደግሞ የብር ቅጣት ያው አለ በብር በኩል የተመደበ ማለት ነው። የመሬት ነው የመሬት ነው ያገኛ አና አነስ ረዲየላሁ ተዓላ አን ረሱ አን ነብይ ሰለላሁ ዐለይሂ ወሰለም በጣም ሰዎች በዚህ ላይ ስራ ላይ ግንብ ሲገነባም ሆነ የሆነ ነገር ሲደረግ አጥር ሲያጥሩ ይህንም አዝርዕት ገበሬዎች በዘር ቦታ ከተማ ውስጥ የሚኖር ደግሞ የተወሰነ ስንዝር ሴንቲሜትር ምን ብዙ ነገር እየገፋ የሚሄድ ነገር አለ። መሬት ማለት በጣም አደገኛ ነገር ነው። ظلما መውሰድ ተሳስተን ተገፍቶ ሊሄድ ይችላል። ሆን ብለን ማድረግ የለብንም እንጂ በዙልም የወሰደ ነው ይሄን ያጋጠመው። በዙልም ትንሽ ስንዝር የሚሆን ከወሰን የውመል ቂያማ ይሄ ነገር እኛ ከተሻለ አይተቀማጭ ነው ማለት ነው። አደገኛ ነው። ስለዚህ ከራሳችን ወደ ሰው እንዲቀር ነው ምን ጊዜ ማድረግ ያለበት ዙልሙት ጥላለ መግባት ከኛ ይቅር፣ ከሰው አይምጣ። እልክ ላይ ራሱ ከማድረግ አንተ ከሰዎች ጋር ስትሆን ለቀቅ አድርግ። ወደ ሰዎች ይሄድ እንጂ አፈው ትብላሃቸው፣ እነሱን ምዳ እንዳታስገባ። አፈው ትብላሃቸው ወደ ሰዎች ይሄድ እንጂ ወደ አንተ እንዳይመጣ ጥንቃቄ ማድረግ ኢንሻአላህ። አላህ ይወፍቀን። ጥንቃቄ Yes. ከተመራህ ውጭ እኮ ይሆን አዎ የተለመደ ነገር ሐላል ነው ማለት እኮ አይደለም። ማለት አአ እንደዚህ አይነት ነገር የለም። ጫት ምናምን ነገር ከሆነ ትችላለህ፣ ድንበር የለውም። ዝም ብለህ መሄድ ነው። ማንም የማይቆጣጠረው ነገር ከሆነ አሁን ለምሳሌ የግቢ የምን የምን ሆኗል። ያንን ለመልክያ ይሄ መልክያ አይደለም። ለዚህ ልጠይቀኝ ከሆነ ይልቅ አይደለም። ለዚህ ነው ቤትህ አይ ሰው የማንም መልክ አይደለም። አንድ ለመንገድ ደግሞ የምንጠየቀው ነገር አለ አይደል? መንገድ ራሱ የሚያስጠይቀን ነገር አለ። መንገድ ራሱ ለሰዎች ጥበት መፍጠር አንደኛ ራሱ ክልክል ነው። ራሱን ችሎ የራሱ ሐዲስ ላይ አለ። ክልክል ነው። መንገድ ላይ ራሱ ጥበት መፍጠር በጣም ሐራም ነው። በጣም የተከለከለ ነው። ወደ መንገድ የሚሆን ግን መንገድን ራሱ ማጣበብ ራሱ በሌላ በሐዲስ የተረጋገጠ ክልክላ وعن انس رضي الله تعالى عنه ان النبي صلى الله عليه وسلم ነብዩ عليه الصلاة والسلام ነበሩ እንደ ባዕድ ኒሳኢ ከፊል ሚስቶቻቸው ዘንድ እያሉ ፈአርሰለት ኢህዳ ኡማሃተል ሙእሚኒን ከኡማሃተል ሙእሚኒን አንዷ ላከች مع خادم لها ከአገልጋይዋ ጋር አስይዛ بقصعة የሆነ እቃ ነገር ሸክላ ነገር ማለት ነው። ቅጣ ምንድነው? ቅጣ እቃ ምግብ መያዣ ትንሽ የሆነ ነገር መያዣ ምንድነው የሚባለው? ጡብ ወጪት ወጪት እ ጠበል ገበያ Yeah. <laughs> እሺ ከፋይ ሸክላ ነች። የሸክላ ክትፎ የሚበላበት ምንድን ነው? አነስተኛ ጣባ ወጪት። እሺ ጣባና ወጪ ጣባ ከሸክላ የሚሰራው ነው እና ካነ ነብዩ ነበሩ እንደ በዕድ ሚካኤል ሆኑ ከሚስቶቻቸው አንዷ ጋር ነበሩ። እዚህ በመጅሁል ነው ያመጣው ማን እንደሆነ አይሻ ነው አይሻ ጋር እያሉ ፈአርሰለት ላከች። የላከችው ማናት? ዘይነብ ቢንቱ ጀሕሽ ናት። ዘይነብ ቢንቱ ጀሕሽ ናት ላኪቱ ፋርሰለት ኢህዳ ኡማሃት ልሙእሚኒን አንዷ ከኡማሃት ልሙእሚኒን አንዷ ላከች ማናት ዘይነብ ቢንቱ ጀሕሽ ናት የላከችው ነቢዩ አይሻ ቤት ተቀምጠዋል مع خادم لها ለአገልጋዩዋ አሲዛ ላከች ቢቀጽአቲን ወጭት ሳባ فيها طعام ምግብ ያለበት እና ፈዶረበት መታች يدها بيدها በእጇ መታች በእጇ መታችሁ ባሪያው እንትኑ አገልጋዩ እጅ ላይ ያለ መታችሁ በእጇ ማናት የመታችው? አይሻ ረዲየላሁ ተዓላ ከኩሲረት ልቅስዓቱ ጣባዋ ወጭቷ ተሰበረች፣ ወደቀችና ማለት ምንድነው የሌላ ሴት ሙያ ያስፈልጋል እሴት ጋር አይደለም ወይ ያሉት ነብዩ ብላ መታችው ነው ያስኬዳታል ወጥቷል። ምክንያቱም የሷ ተራ ነበር። የአይሻ ተራ ከሆነ ማንም ማካደም ያለበት ማንም ማቅረብ ያለበት ምግብ አይሻ ናት። አይ ትንሽ እኮ ትንሽ ድንበር ተላልፏል። ያጋጣሚ አይሻ ራሱ ኡሙ ሰላማ ጋር እንደዛ አጋጥሟታል። ኡሙ ሰላማም እንደዚህ ቀውጣለች። እንደዚህ ነገር ተደውታ ለምን ለምን መደረግ አለበት ነው ነፍ የትኛቱም የሆነ ተንኮል አስብ አይደለም ኡማተል ሙእሚኖች ናቸው። ግን ነብዩን ለመካደም ነው የተሻለ ነገር ያጋጣሚ አይሻ ጋር የሌለ ነገር አቢታ ሊሆን ይችላል። ያንን ምርጥ እንትን ምግብ ልካላቸው ሊሆን ይችላል። ያችኛቱም ደግሞ በራሷ በኩል ምን አለ ከሴት ጋር ነው ያሉት እኔ ጋር በእኔ ተራ እኔ ነኝ መካደም ያለብኝ እንጂ ውጭ ላይ ያለ ሰው አይደለም ብላ በቀናት ስሜት ማን ያለ አጋ ነብዩ አለይሂ ሰላቱ ሰላም ላይ ቢቀኑም ያለ ነው የሚቀናባቸው ነው ይላል ነብዩ አለይሂ ሰላቱ ሰላም እነሱ ወንጀለኛ አይባሉ فارسلت احدى ማህተል المؤمنين አንዱ امهات المؤمنين لاكت مع ላ ላገልጋዩ አሲዛ ቢቀጥዓቲን ፊሃ ጣዓም ምግብ ያለበት ጣባ ወጥ فضربت يدها يدها ነው የዳሃ ነው የሚለው ምንድነው እናንተ ጋር የድሃ ነው መሆን ያለበት እ እንደዛ ነው የድሃ ነው መሆን ያለበት የድሃ ነው የድሃ በእጇ መታችሁ ፈክስረት ልቅጥአቱ ጣባው ተሰበረ ፈበመሃ ነብዩ አነሱና አያዙ ወጀአለ ፊሃ ጣዓም ምግቡን እዛው ላይ አነሱና ጨመሩ ወቃል እንዳሉ ኩሉ በሉ ምግቡን ብሉ አሉ መጥፎ ቦታ አይደለም የወደቀው ማለት ነው ወደፍ አልቀፍአተ ሶሒሃ ጥሩ ሌላ ትክክለኛ የሆነችና ሰላም የሆነችን ጣባ ወጭታ ነፍሱና ነብዩ አለይሂ ሰላቱ ወሰለም ለረሱል ለመላእክተኛው ሰጡት ተልኮ ለመጣው ወሐበሰ ለመስፉረተ የተሰበረችውን ጣባ ወጭት እዚሁ አስቀሩት ክፍያ አለ ማለት ነው ምስለን ቢሚስሊ ኢና ቢኢና ጣዓም ቢጣዓም ምግብ አንድ ሰው ከበላ የሰው ምግብ ሰርቆ ሌላ ምግብ በቦታው ላይ መተካት አለበት ማለት ነው አንድ ጥብስ ከበላ ቦታው ላይ ሌላ አንድ ጥብስ መተካት አለበት ምግብ በምግብ ኢና ቢኢና ማለት ነው። እቃም በእቃ ሶሂ ከተገኘ፣ አለበለዚያ ሶሂ ቦታው ላይ የሚተካ ካልተገኘ ወደ ምን እንሄዳለን? ኢለል ቂማ ወደ ዋጋ ነው የምንሄደው። መጀመሪያ ግን እሱን የሚመስል ነው የሚፈለገው። እሱን የሚመስልና ተመጣጣኝ የሆነ እና ኡሙ ሰለማና አይሻ መካከል ይህ አይነት ተፈጥሯል እያሉ ነው። ወደ قيمة የምንሄደው ኢማሙ ሻፊዒና ኩፊዮች ያሉት ወደ قيمة የምንሄደው አምሳያ ከሌለ ብቻ ነው። አምሳያ ቢኖርም ወደ قيمة መሄድ እንችላለን ብለዋል እነ ማሊክ ስለዚህ كلوا ብሉ ወደ ፈዓል ቀስአተ ሰህያ ትክክለኛና normal የሆነች ሰላም የሆነች ያልተሰበረች ቀስአ ጣባ ወጪት ከአይሻ ቤት አነሱና ለረሱል ለመላክተኛው ሰጡት። ወሀደ ስል መክሱረ ተሰባረውን ይዞ አስቀሩ። رواه البخاري والترمذي ወሰመ ባሪባ መቺቱን ጠርተዋታል። አኢሻ አኢሻ ናት ብለው በስያሜ ያስቀምጠዋል። ማን ነው? ትርሚዚ ትርሚዚ ቡኻሪ ላይ የተዘገበው ኢህዳ ኡመሃቲል ሙእሚኒን ነው። ነብዩ ከሆኑት ከሚስቶቻቸው አንዷ ጋር ሆነው ነው እንዴ? ስሟ አልተነገረም ነበር። ስሟን ግን ተናገረ። ማን የተናገረው ስሟን? ብርምጅይ ስሟ ማን እንደሆነ ተናግሯል። ሄ አኢሻ። እሺ የተመታባት ማናት? እ እብኑ ሐዝም በዘገቡት في المحلى المحلى የሚባል ኪታብ ላይ እብኑ ሐዝም ደግሞ የተመታባት ሴት ማናት ብለዋል? ዘይነብ ቢንት ጀሕሽ ናት ብለዋል። ዘይነብ ቢንት ጀሕሽ ናት ሶፊያ ናት ምን የተለያየ የሚባል አለ ታሪክ ولكن እብኑ ሐዝም የዘገቡት المحلى የሚባለው ኪታባቸው ላይ አን አነስ ይዘው ነው። ኡሙ ሰለማ እናንተናም ዘንድ ደግሞ እንደዚሁ ተከስቷል። ወሰመት ባሪበተ አኢሻ ወዛደ ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ጧዓሙን ቢጧዓም ምግብ በምግብ وإناء بإناء እቃ በእቃ وصححه ሐዲሱን ሰሂህ ነው ብለዋል። وعن رافع بن خديج رضي الله تعالى عنه قال قال رسول الله صلى الله عليه وسلم የአላህ መላክተኛ እንዳሉ من زرع في أرض قوم ሰዎች መሬት ላይ አዝመራ የዘራ ሰው بغير إذنهم ያለ ፈቃዳቸው ሄዶ አዝመራ የዘራ ሰው فليس له من الزرع ከዘርኡ የለውም شيء ምንም ነገር የለውም አይገባውም ምርቱ የማን ነው የባለ መሬቱ ነው ለምን ካለ ፍቃዳቸው ሂዶ ነው ያረሰው የሰው መሬት ወለሁ ነፈቀቱ ወጪው ግን ይሰጠዋል የዘራው ለዘሩ ያወጣው አሳርሞ ከሆነ ያረመበት አስቆርጦ ከሆነ ያስቆረጠበት እንጂ የለፋበት ሌላ ከዚህ ውጭ አይገባውም ምርቱ ለባለ መሬቱ ነው የሚሰጠው ይሄ ቅጣት رواه احمد وللاربعه النساء الا النسائي نسائي ሲቀሩ አራቱ ዘግበውታል وحسن الترمذي ويقال ان البخاري ضعف حديث البخاري ضعف ነው ብሏል ولكن الحديث صحيح في حديث اخر فليلا حديث ተደግፎ ሐዲሱ ወደ ሐሰንነት መጥቷል ብለዋል። እንደውም እንትና እንዲህ ይላሉ ትርምዚ قال سألت محمد بن إسماعيل عن هذا الحديث ይህ ሐዲስ ደረጃው እንደነው ብዬ ስጠይቃቸው ቃል ኦሆ ሐዲሱን ሐሰን በጣም ጥሩ ሐዲስ ነው ብለው ነግረውኛል እያለ ነው ሐዲሱ ይሰራበታል ተጓባን ተጓባን وعن عروة بن الزبير عروة بن الزبير رضي الله تعالى عنه قال قال رجل من أصحاب رسول الله صلى الله عليه وسلم عروة بن الزبير عروة بن الزبير أبو عبد الله عروة بن الزبير ابن العوال ابن خويلد على سدي المدني كان من كبار التابعين كتابعيዎች ታላቁ ሰው ነበር وأحد الفقهاء السبعة ከሰባቱ ከመዲና ፈቂሆች ደግሞ አንዱ ታዋቂው ነበር ሲቃ በጣም ታማኝ ሰው ነው ፈቂ እጅግ ዲኑን የተረዳ መሽሁር ታዋቂ መውሊዱ ፊ አዋኢል ኺላፈቲ ዑመር በዑመር ኺላፋ ዘመን መጨረሻ መጀመሪያ አካባቢ ላይ ነው የተወለደው። ወቂለ ሰነተ ሰላት ወዕሽሪነ ሂጅራ በሂጅራ በሀያ ሶስተኛው ዓመተ ሂጅራ ነው የተወለደው ተብሏል። ወማተ ሰና በዘጠና አራተኛ ዓመተ ሂጅራ ነው የሞተው። አለሶሒህ ዑርወቱ እብን ዙበይር ይህን ሰውዬ ታውቁታላችሁ አይደል? ዑርወቱ እብን ዙበይር ምን አለው እስኪ ታሪክ አለ። ምን ነበር ያለው ዑርወቱ እብን ዙበይር እ جزاك الله ما شاء الله نعم ዑርወት ብን ዙበይር እግሩን የተቆረጠ ጊዜ ታስታውሳላችሁ። ሪህ በሽታ ይዞት ይሄ እግሩ መቆረጥ አለበት ብለው ሐኪሞች ሲያስተላልፉበት እግሬ የሚቆረጠው ምን ሆኜ ነው አለ። ሶላት ስሰግድ ሰዎች ያዙ ሲባል አአ እኔ ሰዎች እንዲይዙኝ አልፈልግም አለ። ለምንድን ነው ሰዎች የሚያስፈልጉት? እንዳትንቀሳቀስና መጥፎ ቦታ እንዳንቆርጥህ ነው አሉ። አአ ችግር የለም ያን ከፈለጋችሁ ሶላት ትሰግዳለህ፣ ስሰግድ ቁረጡኝ ሲሰግድ ነው የተቆረጠው። መጨረሻ ላይ ሲም በላ ያው ወደቀ ራሱን ሳተ። የዛን ቀን ብቻ ነው ቁርአን ሳይቀራ የዋለ ይባላል። هذا التابعي الجليل الصابر شاهد الله سبحان الله عروة بن الزبير رضي الله تعالى عنه قال እዚህ ላይ እኮ የሶላትን እንትን ምን አይነት እንደሆነ ታውቃላችሁ አይደል? ያ አላህ እኔ እኮ አንዳንድ ጊዜ በሸር ናቸው ወይስ ምንድን ነው? የሆነ ምን አይነት ነፍስ ነው ያለው ውስጣቸው እኮ ነው የምንለው። በሶላት ውስጥ እኛ ብዙ ነገር አንተ ጉንዳን ቢቆነጥጥ ኧረ ተው ስንት ነገር ረዲየላሁ ተዓላ ነቃ ቃለ ረጁል ምን አስሐቢ ረሱልላህ ሰለላሁ ዐለይሂ ወሰለም ከረሱል ሰሐቢዎች አንዱ እንዳለ እነ ረጁለይን ሁለት ሰዎች እክተሶማ ተከራከሩ፣ ተጨቃጨቁ። ይሄ ነብይ ስለ ረሱልላህ ሰለላሁ ዐለይሂ ወሰለም ወደ ረሱሉ ተካሰሱ። እክተሶማ ተከራከሩ፣ ተካሰሱ። ሁለት ሰዎች ተካሰሱ፣ ተከራከሩ። ነብዩ ጋር መጥተው እውታቸውን ተከራከሩ። ፊ በአንድ በመሬት ተጣልተው ገረሰ አሐዱሁማ አንዱ ተክሎበታል ያ ነክልን ነክል ቴምር ተክሎበታል ወልአርዱ ልልአኸር መሬቱ ደግሞ የሌላ ሰው ነው فقضى رسول الله صلى الله عليه وسلم ነብዩ ፈረዱ بالأرض ለመሬቱን لصاحبها መሬቱን ለባለቤቱ ይመለሳሉ ወአመረ ሷሂበ ነክሊ ባለ ነክሉን ደግሞ አዘዙት አዩኽሪጀ ነክለሁ ነክልህን ነቅል አውጣሉ ሌላ ቦታ ተከለው የሚተከል ስለሆነ ነው አለበለዛ መነቃቀል አለበት የሚባክንም ቢሆንም እንኳን ቤት ቢሰራም አፍርስ ይፈረስበታል የግድ በገንዘብ ከተስማሙ መሬቱ ነው። አይ እኔ ደም ልሰራበት ስለማልፈልግ የቱን አልፈልግም ይውሰድ ካለም ይወስዳል። ሌላ ሰው መሬት ላይ እንትን ብሎ ነው ቃለ ለይሰ አይገባውም ሊዕርቅን ዛሊም ዙልም ላለበት ስር ሐቁን መብት የለውም። እጅ መብቀል የለበትም ማለት በዙልም ለተተከለ ስር ዕርቅ ማለት ምንድን ነው? ስር የምኑ ስር የቴምሩን ስር ነው። በዙልም ለመጣ ስር ሀቅ የለውም፣ አይገባውም። እዚህ ሊበቅል ሊስፋፋ አይገባም አሉ ነብዩ አለይሂ ሰላቱ ወሰላም። ለባለመሬቱ መሬትን ፈረዱለት። ወአመረ ሳሒበ ነክሊ ባለነክሉን ደግሞ አዩኽሪጀ ነክለሁ አዘዙት። ፈከዛሊከ ልቢና ወዘረ ሁሉም እንደዛው ናቸው። እሺ ሐዲሱ ሶሪ አይደለም እያሉ ነው። ረዋሁ አቡ ዳውድ ወኢስናዱሁ ሐሰን وآخሩ عند አስሓቢ السنن የሐዲሱ መጨረሻ عند አስሓቢ السنن ዘንድ አለን رواية عروة عن سعيد بن زيد واختلف في وصله وإرساله وفي تعيين صحابيه تلايته وعن ابي بكر رضي الله تعالى عنه ان النبي صلى الله عليه وسلم قال في خطبة يوم النحر في مينا لا ያሉ يوم النحر የነህር ቀን የነህር ዕለት ማለት ምን ማለት ነው يا عرفه የአስረኛው ቀን ኢድ የምትሰገድበት ዕለት ማለት ነው። የውመ ነህር ማለት የውመ አረፋ ማለት ዘጠነኛው የውመ ነህር ቢሚና ሚና ላይ እያሉ እንዳሉ እነ ዲማአኩም አምዋለኩም ደማችሁና ንብረታችሁ ወአዕራበኩም ክብራችሁ አለይኩም ሐራም በእናንተ ላይ እርምና የተከበረ ነው። ከሑርመት የውሚኩም ሃዛ እንደ ዛሬ ዕለታችሁ እንደተከበረው እንደዚህ ክብር ፊበለዲኩም ሃዛ በዚህ በተከበረ አገራችሁ ፊሸህሪኩም ሃዛ እንደዚህ እንደተከበረ ወራችሁ የተከበረ ነው የእናንተም ክብር አንዱ የሌላውን ንብረት እንዳይቀማው እንዳይበላበት አሉ። እነዲማአኩም የአንዳችሁ ደም በሌላው ላይ ወአምዋለኩም የአንዱ ንብረት በሌላው ላይ ወአዕራዶ ወአዕራዶ ወአዕራዶኩም የአንዱ ክብር በሌላው ላይ አለይኩም ሐራም በእናንተ ላይ እርም ነው ጠብቁ አሉ። ከሁርመት የውሜኩም ሀዛ እንደ ዛሬው ቀናችሁ ክብር ሲበለዲኩም ሀዛ በዚህ በተከበረ አገራችሁ ሲሸህሪኩም ሀዛ በዚህ በተከበረው ወራችሁ ማለት ነው። ሐዲሱ ሙተፈቅ ዐለይሂ ነው። አዳው ተውፊቅ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።